والسلام على رسول الله وعلى اله وصحبه ومن والاه كبرنا كبرات يبلغ المرام تكتاتايوش بمول والسلام عليكم ورحمه الله وبركاته اللهم علمنا ما ينفعنا وانفعنا بما علمتنا انك انت العزيز الحكيم ان شاء الله تعالى زاد درساتين كبلغ المرام حديث قطر 81 ይለኛል حديث جابر رضي الله عنه متن قراءة تفضل مشكورة بسم الله والصلاة والسلام على رسول الله صلى الله عليه وسلم وعن جابر رضي الله عنه قال قال رسول الله صلى الله عليه وسلم إذا تغوط رجلان فليتوارى كل واحد منهما عن صاحبه ولا يتحدثا فإن الله يمقط على ذلك رواه خمسة وصححه ابن سكن ابن سكني وابن قطاني وهو معلوم طيب جزاك الله خيرا ساتشن وعن جابر كجابر تزجب روي عن جابر رضي الله عنه ስራውን አላህ Subhanahu Wa Ta'ala ይወደድለትና انه قال እርሱ አለ ምን አለ قال رسول الله صلى الله عليه وسلم يا الله سبحانه وتعالى መልእክተኛ እንዲህ የሚቀጥለውን ተናገሩ ይለናል اذا تغوط الرجلان ሁለት ወንዶች ይላል ሴቶች ቢሆን ያው ያው ብዙን ጊዜ ወንዶች ላይ ነው የሚናገረው እንጂ ሁክሙ ሴቶች ላይ የሚያካትታል ያው የሴቶች ነገር መቼም ደበደበቅ የሚያደርገው ኪታቡ ለእናንተ ያዳላል መሰለኝ اذا تغوط الرجلان ሁለት ወንዶች ሰገራ ቤት በሚጠቀሙ ሰዓት فليتوارى كل واحد منهما فليتوارى ما تشفن ይደበቅ ይከለል كل واحد እያንዳንዳቸው ከሁለት ወንዶች ወይ ከሁለት ሰዎች ማለት ነው منهما ላይ ከሁለቱ እያንዳንዳቸው መከለል አለባቸው መጋረድ ያለባቸው አንዱ አንዱን መፈረጅ ወይም ማየት የለበትም ነው ፈለተዋረ ይሸፈን ኩሉ ዋሂድን እያንዳንዳቸው ሚንሁማ ከሁለት ሳ ተጠቃሚዎች አን ሷሂቢሂ አንዱ ከሌላ ጓደኛው ማለት ማለት ነው ወላ የተሐደሳ አሊፍ አለች አይፋለ ወላ የተሐደሳ ሁለቱም እንዳያወሩ ማለት ነው ሁለቱም እንዳያወሩ ወላ የተحدث ቢሆን ለአንድ ሰው የሚሆነው ወላ የተሐደሳ ማለት ሁለቱም እንዳያወሩ ምን ያደርጋል ቢያወሩ ምን ችግር አለበት የሚል ጥያቄ ከተነሳ فإن الله يمقت على ذلك በሰገራ ላይ ያሉ ሽንት ቤት እየተጠቀሙ ማውራትን አላህ ይጠላል የምቁቱ ይጠላል አላ ذلك በዚህ ተግባር ላይ ያለን ነገር ማለት ነው ሰገራ ላይ ተቀምጦ እየተጠቀሙ ማውራትን ይጠላል አላህ አላ መቅት የሚለው ያው ጥላቻ ነው ሱኽጥ ነው እንደውም በጣም ጥላቻን ያሳያል ቃላቱ መቅት የሚለው ከባድ ነው ይላሉ ዑለማዎች ሌሎች ቃላቶች አሉ አረበኛው ላይ መቅት ለሚለው ሌላ መጠቀም ይችል ነበረ ይሄን መጠቀሙ ከበመሆን ነው መቀተሁ የምቁቱሁ መቅተን ይባላል فهو مقيت وممقوت ተጠልታው ሰውዬ መቂት ይባላል ወይም መሙት ይባላል طيب መቅት ማለት አዱል غضب ይሉታል የቁጣ ጠንካራው በጣም የበረታው ቁጣ ሲሆን መቅት የሚጠቀሙት ስለዚህ فإن الله يغضب ማለት እየቻለ فإن الله يمقت መባሉ በጣም ከቁጣም ቁጣ ከፍተኛ ቁጣ ለመጠቆም የሚፈለግበት ቃል ነው ይላል ወደ ሐዲሱ ስንሄድ ረዋሁ አህመዱ ኢማሙ አህመድ ዘግበውታል ወሰሐሐሁ ኢብኑ ሰከን እብኑ ሰከን የተባለው ሰው ጥሩ ብሎም አሞካሽቶታል ነው የሚለው ወብኑ ቀጧን እብኑ ቀጧንም እንደዚሁ የሐዲስ ባለሙያዎች ናቸው እነዚህ እሱም እንደዚሁ ሷሂህ ብሎታል ነው የሚለን وهو معلول ابن حجر ናቸው ይሄን የሚሉት የቡሉጉል መራም ባለቤት وهو ይሄ ሐዲስ ግን እነዚህ ሰዎች ሷሂህ ይበሉት እንጂ ማዕሉሉን በሽታ አለበት ማለት ነው እንግዲህ ሐዲስ በሽታ አለበት ማለት ሐዲሱን ወደኛ ያመጡትና ያስተላለፉ ሰዎች ዘገባቸው ላይ የሚወገዝ የሚጠላ ሐዲሱን በሽተኛ የሚያስብል ነጥብ አለበት ማለት ነው ኢላው ምንድነው ነው ምን አግንተውበት ነው ለሚለው አቡ ዳውድ የጠቀሰው ነገር ነው ይላሉ ምንድነው ለሚስኒዱ ኢላ ኢክሪመቱ عكرمه ابن عمار العجي اليماني عكرمه ابن عمار ብቻ ነው مرفوع አድርጎ የዘገበው እንጂ ሌላ ሰው የለም وضعف الائمه روايه عكرمه የኢክሪማ ኢብኑ አማርን ዘገባ ደግሞ የሐዲስ ባለሙያዎች አድክመውታል ከማን ሲያወራ عن يحيى ابن ابي كثير ከያህያ ኢብኑ አቢ ከሲር ከሚባለው ዘጋቢ ከዘገበሱ ሐዲሱ ደካማ ነው የሚሆነው ብለውታል ነው እንደውም ወቃሉ ሙጠሪባ የተምታታ ነው ብለውታል ይላል ሐዲሱ ሙጠሪባ ከተባለ የተምታታ ማለት ነው ግማሹ ግማሹን የሚያፈርስ ወይም ደግሞ የማይመጣጠን ዘገባ ነው ስለዚህ የነብዩ አለይሂ ሰላቱ ወሰለም ትክክለኛ ዘገባ ደግሞ እሳቸው የተናገሩት ከሆነ እጥራብ ሊኖር አይችልም ሊምታታ አይችልም ማለት ነው ወህይ የሆነ ነገር ትክክለኛ ወህይ ከሆነ አይጋጭም አይምታታም طيب ቃል በቃል አየነው የሐዲሱን ደረጃ ያው ማዕሉል ነው ብለዋል በሽተኛ ነው ነው ولكن لو صح الحديث ይሄ ሐዲስ ወይ ሆኖ ከተገኘ ምን ያስረዳን ነበረ ወደሚለው ስንመጣ ሽንት ቤት ላይ ያሉ ማውራት ለወንዶች ብቻ ሳይሆን ለሴቶችም ክልክል ነው ነው በገጠር እንግዲህ በሀገራችን ድሮ ጨለማ ለበስበው የሚሄዱ እህቶቻችን አፈላሁ አንሁነ ይቅርያቸው እንጂ ጎን ለጎን እያወሩ ነበር የሚጠቀሙት እንደው እንደደረስንበት ማለት ነው አሁን እንጃ እንግዲህ በጨለማ ነው ያው ብዙ ጊዜ ሴቶች ሰታራ ሰዓት ይፈልጋሉ ትክክል ነው ነው ነገር ግን ምናልባት ፍርሃት እየተሰማቸው ሊሆንም ይችላል አብሮ መውጣታቸው አብሮ መሄዳቸው ግን ማውራት አልነበረባቸውም ማለት ነው በቀላሉ እርስ በርሳቸው ተሸፋፍነዋል ጨለማ ለብሰዋል አንዱ አንዷን አታይም እንኳን ቢባል ማውራት አልነበረባቸውም ወይም የለባቸውም ማለት ነው አላየሃል ዚክሩ الرجلين ተግሊበን ነው ተግሊብ ይባላል አንዳንድ ጊዜ ረቡል መቀይኒ ወረቡል መግሪበይኒ ይላል አላህ የፀሐይ መግቢያ አንድ ነው ያለን የፀሐይ መውጫ አንድ ነው ያለን ሁለቱም ባንድ አጣምሮ ለመጠቀም ሲፈልግ ረቡል መግሪበይን ይላል የሁለት መግቢያ ማለት ነው ረቡል መሽሪቀይኒ የፀሐይ መውጫ አብሮ የሚነገረው መግቢያውን ከመውጫ ጋር ያጠቃለለው እንደገና መግሪብ ሶላተ መግሪብና ሶላተ ኢሻን ኢሻ አይን ይባላል ሁለት ኢሻዎች ይባላሉ ጨለማ ላይ ስለሚሰገዱ ሁለቱም ሶላቶች ማለት ነው አሁንም ሁለት ወንዶች ሽንት ቤት ሲጠቀሙ የሚለው ቃል ወንድን ይጥቀስ እንጂ ሴቷና ወንዱን ለማለት የተፈለገው ማለት ወንድና ወንድም ቢሆኑ ወንድና ሴትም ቢሆኑ ሴትና ሴትም ብቻ ቢሆኑ ያው ነው ሁክሙ ለማለት ነው يشمل الرجال والنساء علنا وهو في حقهن اشد واعظم እንደውም ከወንድ ባስ የሴቶች መነጋገርና አለመሸፋፈን ነው ከባዱ እያለ ነው ሌላው ሽንት ቤት ስንጠቀም መጋረጃ ያስፈልጋል ነው መጋረጃ ነብዩ አለይሂ ሰላቱ ወሰለም ያው ዝም ከመጣና አለ ከለለም በእና አቡ እንደተዘገበው ያው ሜዳ ሽንት ቤት የሚጠቀሙ ከሆነ ከሰዎች በጣም ርቀው ሂደው ካይናችን ሲጠፉን ነበር ሽንት ቤት የሚጠቀሙት ብለዋል ስለዚህ ይሄ ማርስ የሚያሳየው አንዱ አንዱ እያየ ሽንት ቤት መጠቀም እንደሌለብን ነው ወላ يحل امام الناس بحيث يرون عورته ሀፍረተ ገላውን በሚያውበት ምኩ ሰው ፊት መጠቀም አይቻልም ነው يحرم التحدث اثناء قضاء الحاجه مع الغير ከሌላ ሰው ጋር እያወሩ ሽንት ቤት መጠቀም አይቻልም ለምን ከተባለ ለማ فيه من الدناء ይሄ በጣም እንደው የዘቀጠ ባህሪ ነው ይላሉ ዘግናኝ ወይም ጸያፍ ነገር ነው ወቅለት ለተሃያ አይናፋርነትም ማጣት ነው ወضياع المروءه አንድ ሰው ራሱን በራሱ ክብሩን ማጥፋትና መጣል ይባላል እዚህ ጋር ቡኻሪ ከብኑ ዑመር እንደዘገቡት አንድ የሆነ ሰው በነብዩ አለይሂ ሰላቱ ወሰለም አልፎ ሄደ ይላሉ እና ሲያልፎ ሲል ፈሰለመ አለይሂ አሰላሙ አለይኩም አላቸው ፈለም يرد عليه አልመለሱለትም አልመለሱለትም እንኳን ማውራት واذا حييتم بتحيه فحيوا باحسن منها ነበረ ግን አልመለሱለትም አለመለሳቸው ማውራት እንደማይቻል ለመጠቆም ነው ይላል ሌላው اثبات صفه البغض لله عز وجل ለአላህ Subhanahu Wa Ta'ala بغض የሚባል ጥላቻ የሚባል ባህሪ አለው ሲፈልግ የሚፈጽመው ነገር ነው ይሄ የጠላቸው ባሮቹ ላይ የመጥላት ባህሪ አለው አጠላሉ ግን ምን ይመስላል ليس كمثله شيء አምሳያ በለለውና እኛ በማናቀው ለሱ ተስማሚ በሆነ መልኩ ቁጣ ያሳያል ነው ያለ ተህሪፍ ያለ ማዛባት ወይም ደግሞ አላህ ይቆጣል ማለት ይቀጣል ማለት ነው ብለን ሌላ ተፍሲር ተአዊል ያለ መስጠት የአላህን ባህሪያቶች ማጽደቅ አለብን ምክንያቱም የአላህ ባህሪያቶች ሲመጡ ባሉበት ማስቀመጡ የአህሉ ሱና ወልጀማዓ አቋም ነው ፈሆ አስለሙ ይሄም አስተማማኝ ነው ሰላም ይሰጣል ከተህሪፍ ከተሽቢህ ከተምሲል ማለት ነው ወይም ደግሞ من التعدي على كلام الله በአላህ ንግግር ላይ በረሱል አለይሂ ሰላቱ ወሰለም ንግግር ላይ ምሳሌ በመስጠት ድንበር ከማለፍ ሰላም ይሰጣልና ومسلكهم اسلموا واحكموا የአህሉ ሱና ወልጀማዓ የተጓዙበት መንገድ ሰላማዊ ነው ሰላም ሰጭታ ነው ለምን لان علم كيفيه صفات الله تعالى مبنيه على النقل አላህ እንደዚህ ያለ ባህሪ ያለው ለማለት ቁርአን ወይም ሐዲስ ሲነግረ ብቻ ነው ያጸደቀውንም አንቃወምም በአእምሮአችን መፈላሰፍም የለብንም ስለዚህ አስተማማኝ ጥበበኛ የሚሆነው የሰለፎች የተጓዙበት ነው لان الامور السمعيه الغيبيه الحكمه فيها ان يتلقاها الانسان على ما وردت بدون تغيير የሚሰማ የሆነ ነገር غيب ባይናችን ማናየው ሆኖ የሚነገረን ነገር እዚህ ጋር ህክማው ጥበቡ የሰው ልጅ ባገኘውና በተነገረው በሰማው እንዳለ ሳይቀር መቀበል فهذا منتهى علم الانسان فيها هذه طريقه السلف اعلم واحكم ነው ምንለው ሌላው ይሄን ሐዲስ በማየት ወይም ይሄን ዘገባ በማየት አላህ ይጠላል ብሎናል አይደለ በጣም ይጠላል ሲለን ሽንት ቤት እየተጠቀሙ ማውራት ይጠላል እንበል ወይስ حرام ነው እንበል ሐዲስ የሚያሳየው حرامነቱን ነው حرامነቱን ያሳያል ነገር ግን جمهور العلماء ይጠላል በሚለው ነው የተረጎሙት ذهب الجمهور أن هذا الحديث محمول على الكراهه فقط ይጠላል ለማለት ነው ብለዋል ነው ስለዚህ አንዳንድ ጊዜ ችግር ያጋጥማችሁና ብታወሩ ያው በጣም حرام ነው ለማለት አያስችልም እያለን ነው ጅምሩ ዑለማ በዚህ የተረዱት እያለን ነው ቀጥሉ بسم الله وعن ابي قتاده رضي الله عنه قال قال رسول الله صلى الله عليه وسلم لا يمسن احدكم ذكره بيمينه وهو يبول ولا يتمسح من الخلاء بيمينه ولا يتنفس في الاناء متفق عليه واللفظ لمسلم طيب وعن ابي قتاده ابو قتاده የተባለ رضي الله عنه ስራውን አላህ Subhanahu Wa Ta'ala ይወደድለትና እነሆ ቃል እርሱ አለ ቃለ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አሉ ይለናል ምን አሉ ላ የመሰነ እንዳይነካ እንዳይጨብጥ አሐዱኩም አንዳችሁን ያለው ወንድም ሆነ ሴት ዘከረሁ ብልቱን ማለት ነው ሴት ዘከረ የለውም እንዳትሉኝ ያው ያላቸውን ብልት ማለት ነው ያካትታል ቢየሚኒሂ በቀኝ እጁ ወሆ የቡሉ እየሸና ባለበት ሰዓት በቀኝ እጁ ብልቱን እንዳይነካ ብልቷን እንዳትነካ ወይም እንዳይጨብጡ ማለት ነው ወላ የተመሰህ እንዳያብስም من الخلاء ሽንት ቤት ከተጠቀመ በኋላ ከሽንት ቤት አጠቃቀም በኋላ ማለት ነው ቢየሚኒህ በቀኙ ቅድም እየሸና እያለ እንደነካ ነው ደግሞ ሽንት ቤት ሰገራ ተጠቅሞ ሲያበቃ እንዳያብስ በቀኝ እጁ እና በምን ይበስ በግራ እጁ ማለት ነው ግራ እጅ ከሌለውስ الضرورات به محظورات ችግር ማታጋጥም በግር በለል አልহামዱሊላህ አعطانا اعضاء كاملا ምንለው ያው ብልት የተሟላ አካል ለሰጠን ጌታ ምስጋና ይገባው ችግር ካጋጠመ ያ ችግር ለብቻ ነው የሚታየው አሁን ጠቅላላ ጀነራል የሆነ ህግ ነው የሚነግረን ولا يتمسح من الخلاء بيمينه ولا يتنفس في الاناء ሽንት ቤት ከጨረሰ በኋላ በቀኙ እንዳያብስ ካለ በኋላ ወላ የተነፈስ እንዳይተነፍስ ፊል ኢናኢ እቃው ውስጥ እቃው ውስጥ አይተነፈስም ምን ጠጣበት እቃ አይደል ይሄ ደግሞ አዳበ ሽርብ ነው የሚነግራል ውሃ በምንጠጣ ሰዓት ያጠጣጥ ስርዓት ህግና ደንብ አለው ከመሐከል አንዱ እየጠጡ እቃው ውስጥ አይተነፈስም ወላ የተነፈስ እንዳይተነፈስ አማርኛው አረበኛው ምዝጋ ጋር አንድ ነው ፊልኢናይ ኢናኢ እቃው ውስጥ እቃው ውጭሳ እሱማ እንደው ተፈላጊ ነው አሁን እቃው ውስጥ መተንፈስ ክልክል ነው ነው ወለፍዱ ቃላቱ ቅንብሩ ለሙስሊሚን የኢማሙ ሙስሊም ዘገባ ነው አንዳንድ ጊዜ ዜና አቅራቢዎች ዜናውን ያነቡና ዝግጅቱ ቅንብሩ የአቶ ከሌ ነው ብለው ያስቀምጣሉ አይደል አሁንም ኢብኑ ሐጀር ሙተፈቅ عليه ነው ሐዲሱ አሉ የቡኻሪም የሙስሊምም ካሉ በኋላ ግን መዋሸት እንዳይሆንባቸው ሐሳቡ ላይ ነው እንጂ ቡኻሪ ያሉበት ይሄ ያመጣሁት ቃላት የሙስሊም ነው እያሉ ነው ቅንብሩ የሳቸው ነው ላ የመሰን የሚለው ላ አፍራሽ ነች አፍራሽ ነች የመሰ የሚለው ደግሞ አፍራሽ ቃል ስገባ ናህያ ከልካይ ማለት ነው አፍራሹና የምትከለክል ይሄን እንዳትፈጽም ለማለት የሚጠቀሙ ቃል ነች እግስ ላይ ስትገባ ግሱ መጀዘም ነበረበት በሱኩን መነበብ ነበረበት አሁን ግን በሱኩን እንዳይነበብ የምታደርገው ቀጥላ የመጣችው ኑኗ ነች ላይ መሰነ የምትለው ኑን መምጣ ከለከለች ማለት ነው ስለዚህ ወልፊዕሉ መብንዩን على الفتح በፈትሃ ነው የሚነበበው ሲኑ ድረስ ነው ፊዕሉ የመሱ የሚለው የመሰ ግን ቦታው የሚስማማ ቃል ቢመጣ ኑሮ በሱኩን በጀዝም የሚነበብ ነበረ في محل جزمين ይሉታል ለምንድነው አሁን ፈትህ ያደረግነው ኑነ ተውኪል ትባላለች ኑኗ አጥባቂ ኑን ነች ማለት አንድን ሐሳብ አጠንክረን ለመጠቀም ስንፈልግ ኑን እንጨምራለን እንደዚህ ማለት ላይ መሰነ ላይ መሰ ቢሉ ብቻ ነበር طيب مسست الشيء بمعنى افضت اليه بيدي من غير حي ያለ መጋረጃ በእጃችን የምንነካው ነገር ሲኖር መስስቱ ይባላል ወላ የተመሰህ የሚለው ደግሞ ተመስህ ማለት ተከልፍን ያሳያል ይላል የተፈለገው ግን ሲንጃ ነው ዝቦታ ላይ በቀኝ እጁ እንዲያስተናጅ ማለት ነው ከበፊትም ይሁን ይሄ ማሳኘት የሚለው ደግሞ የፊልም ብልቱንም ሆነ የሰገራ መውጫውንም ሆነ ሁለቱንም ያካትታል ይላሉ طيب خلاء በሚለው መቼም ሽንት ቤት የሚጠቀም ሰው ከሰው ገለል ብሎ ስለሚጠቀም ማግለሉን ከማየት አንፃር ሰገራው ራሱ خلا እየተባለ ነው ያለው አሁን እሺ ወላይ ተነፈስ ተነፈሰ የተነፈሱ ተነፍሰን እንዳይተነፍስ አሉ እቃው ውስጥ ለምን ያው እፍ ሲል ውሃው ላይ የሆነ ነገር ሊፈጠር ይችላልና ከወዳፉ ከአፍንጫው በኩል የሆነ ነገር ጠረንዛ ነገር ሊያርፍም ይችላል እቃው ላይ ማለት ነው ሲጠጣ ነው እዚህ ተፈልገው አሁን ቃል ላይ ሲባል አንዳንድ ጊዜ መተንፈስ የምንገደልባቸው እቃዎች ይኖራሉ ትንፋሽ የሚያስፈልጋቸው እሱ ጋር አይደለም ችግሩ አሁን እዚህ ጋር ያለን ያለው ሲጠጣ في اثناء الشرب እቃ ውስጥ እንዳይተነፍስ ለማለት ነው طيب በጥቅሉ ከዚህ ሐዲስ የምንወስደው ዋና ዋና ቁም ነገሮች በምንሸናበት ሰዓት በእጃችን ብልቶቻችንን መንካት ወንዶችም ሆን ሴቶች ክልክል ነው ሁለተኛው ያው ሴቶችም ቢሆን እያለው መንካት የለባቸውም ይለናል ሌላው ስናሳጅም በግራ እጃችን እንጂ በቀኝ እጃችን ማሰናጀት የለብንም ነጃሳ ነክ ሆኑ ነገሮችን መራቅ እንዳለብን ያሳያል ለመንካት በምንገደድበት ሰዓት ደግሞ በግራ እጅ መሆን አለበት ነው የልጆችን ያው ሰገራ ሲጠቀሙ ያው ስለማይችሉበት እናታም ታሰናጀው ያን ጊዜ መንካት ትገደዳለች የዛን ጊዜ በግራጇ ታድርግ የራሳችንን በምንጠቀምበት ሰዓት እንዲሁ ዝም ብሎ ሰማይለክ ማጠብ ስላለብን ተገደናል ለማጠብ ማለት ነው ያን ጊዜ በቀኝ እጅ ማድረግ የለብንም ነው ሌላው በጥቅሉ ጥቅል ህግ የምንወስደው ቀኝ እጅ ክብር ላላቸው ነገሮች ግራ እጅ ክብር ለሌላቸው ነገሮች ነው የምንጠቀመው ነው كان رسول الله صلى الله عليه وسلم يعجبه التيمم في تنعله وطهوره وفي شأنه كله من الحديث አለ በማንኛውም ሰዓት ማነው ጫማ ሲለብሱ ሲጸዳዱ በቀኝ መጀመር ደስ ይላቸዋል አለና وفي شأنه كله አለ በሁሉም ነገር አለ እዚህ ጋር በሁሉ ሲል ተቆሻሻው ነገር ላይም ቀኝን ያስቀድማሉ ማለት አይደለም ቀኝ እጅ የሚያስፈልገውና ክብር አለው ነገር ላይ ቀኝ ማስቀደም ይፈልጋሉ ይመርጣሉ ደስ ይላቸዋል ማለት ነው ቆሻሻ ላይስ ግራ ነው የሚቀደም ግድ ላይ ስንገባ ነው እንጂ በቀኝ ቀኝ መቀደም ያለበት ስንወጣ ግራ ነው ቀድሞ መውጣት ያለበት ነው ልብስ ስናወጣ ቀድሞ የምናወጣው ግራ ነገር ነው አዘ ግራችን አሱር የምናወጣ ከሆነ የግራችን እናወጣለን ቀጥለን የቀኝ ነው የምናወጣው ስናጠልቅ ግን ቅድሚያ የቀኙን ቀጥሎ የግራው ይሆናል ማለት ነው እሺ አሁን ይህ ነገሮች ክልክል ናቸው እያለን ነው ክልክልነቱ አሁንም ለተህሪም ለሐራምነት ነው ወይስ ጥሩ አይደለም ይጠላል ማለት ነው የሚለው ላይ ዑለሞች ለሁለት ይከፈላሉ ያው ዛሂርያ የሚባሉ አሉ የሐዲሱን የዛሂሩን ገጽታ ይዘው የሚሄዱ አሉ ክልክል ነው ከተባለ ክልክል ነው حرام ነው ብሎ ቁጭ የሚሉ ማለት ነው እነሱ ተህሪም ነው የሚያሳየው ዛሂር الحديث የሚያሳየው ይሄን ነገር እንዳቀርብ ከተባለ حرام ነው የሚያሳየው አሉ ጅምሁሩ ዑለማ ግን ዲል ከራሃቲ ነው እዚጋ እንዳትቀርቡ እንዳትነኩ በቀኛሽ እንዳታርጉ የሚለው ይጠላል ለማለት እንጂ ዝሮ ዝሮ በቀኙም ቢያጥበው ከመጠላቱ ጋራ እጁንም ማጽዳት ስለሚችል ዝሮ حرام ነው ማለት አንችልም ይላሉ وهذا هو الراجح ትክክለኛው ሂደትም መረጃም ይሄን ነው የሚያሳየው ምክንያቱም فإن الشريعه الاسلاميه فيها اوامر ونواهي في مسائلها وجزئياتها والعلماء تبعا لهذه الاوامر والنواهي مختلفون እንግዲህ እስላም ትእዛዞች አሉት ክልከላዎች አሉት በእያንዳንዱ ነጥብ ላይ ያዛል ይከለክላል ያንን ከማየት አንፃር ጁዝኢያቱን ክፍልፍሉን በማየት አንፃር የተለያየ አረዳድ ይረዳሉ ዑለማዎችም አንዱ ለዋጅብ ይሄን የተጠቀሙት ይላል ወጅብን ያመለክታል ይላል አንዱ ደግሞ የለም ተህሪምን ያመለክታል ይላል አንዱ ማለት ነው የለም ይጠላል ማለት ነው በሚል የተለያየ አቋም ላይ ደርሳሉ ዋጅብ ነው ሙስተሐብ ነው حرام ነው ከራህ ነው የሚል ይጓዛሉ የዚህን ጊዜ ጀነራል የሆነውን የህግ መሰረት ነው የምንከተለው ማለት ነው ስለዚህ እስላም የሚከለክለው ለምንድን ነው የሚያዘውስ ለምንድን ነው ስንል لإقرار المصالح ጥቅምን ለማረጋገጥ ወደ ፍዕል መضر ጉዳትን ለመከላከል ለማንሳት ነው ጥቅምን ለማምጣት ጉዳትን ለመከላከል ነው ስለዚህ እዚህ ቦታ ላይ ጥቅም የሚያስከብረው የትኛው ነው ጉዳት የሚከላከለው የትኛው ነው አሁን በቀኝ እጃችን እናስተናጅ ብንል አይ በግራጅ መሆን አለበት የሚለው አካል ለምን ብሎ ነው ጉዳትን ለመከላከል ነው ምክንያቱም ብዙ ጊዜ የምንበላው በቀኝ እጃችን ነው የምናስተናጀውን በቀኝ እጃችን ከሆነ አይታወቅም ድንገት የሆነ ነገር እጅ ላይ ሊቀር ይችላል ወይም የሆነ ይፈጠርና ሌላ ችግር ሊያስከትል ይችላል ግራ እጅ ከሆነ ስለማይበላበት ወደ ምግብ ብዙ ጊዜ ስለማይዳፈር በቆሻሻ ላይ ብናውለው ጉዳትን ይከላከልልናል ማለት ነው እግር መንገዱን ደግሞ ጤናችን ያስከብራል ጥቅም አመጣ ማለት ነው طيب እና እዚህ ጋር ጥቅምን የሚያስከብር ጉዳትን የሚከላከለው መንገድ ነው መታየት ያለበት ብዙ ጊዜ መቅሱድ ይላሉ ብዙ ጊዜ መቃሲደ ሸሪዓ ሸሪዓችን ዝጋ ህግን ሲያረቅ ምን ፈልጎ ነው የሚለው ዑለማዎች በደንብ ነው የሚያሰፉት የሚያውት ማለት ነው በጥሩ አእምሮ መረጃዎችን ከግራ በማምጣት ልክ ፍርድ ቤት ከዛው ከዚህም እየሰማ የሚወስነው እንደሚወስን መረጃዎችን እያቀረበ ሸሪዓችንም ይሄ ዋጅብ ነው ይሄን እንደሚለውን ዑለማዎች ያስቀምጣሉ ማለት ነው ዋናው ነገር ጥቅምን ማስከር ጉዳትን መከላከል መሆን ከታወቀ ያለው ሐሳብ ጠቅለል ይላል ማለት ነው ቀጥሉ وعن سلمان رضي الله عنه قال لقد نهانا رسول الله صلى الله عليه وسلم أن, نست... أن نستقبل القبلة بغائط أو بول أو أن نستنجي باليمين no. أو أن نستنجي باليمين أو أن نستنجي بأقل من ثلاثة أحجار أو أن نستنجي برجيع أو عظم رواه مسلم طيب وعن سلمان كسلمان تزجب سلمان كميبالو صحابي معناته طيب سلمان الفارسي تقول لكم ሰልማን ፋሪሲ ሳኑል ኸይርም ይባላል መውላ ረሱልላህ ሰለላሁ ዐለይሂ ወሰለም ስሉ من ፋሪስ ከፋሪስ ያሆኑ ኢራን የሚባለው ከዛ የመጣ ነው የሱ ታሪክ ረጅም ነው ከሚገርማችሁ በጃሂልያው እያለ ዲን ያፈላለገ ትክክለኛው እምነት ያፈላለገ ያላደረሰው ነገር የለም ክርስትናም ተነስቶ ነበር ያው እንትና ኢራኖች እንደምታውቁት የዛን ጊዜ መጅሳዎች ናቸው በመጻፍ የሚመሩ አልነበሩም ስለዚህ ዲንን እያፈላለገ ክርስትናን አገኘ ክርስትናን ተቀበለ መጻፎችን አነበበ በክርስትና ውስጥ ያሉ መጻፎችን አጠቃላይ ማለት ነው ያንንም ደግሞ ሲያው መጨረሻ ላይ አላረካውም የክርስትናው እምነትም ራሱ አላረካውም ማፈላለግ ጀመረ حتى انتهى الى رسول الله صلى الله عليه وسلم ነብያችን ጋር መገናኘት እስከሚችል ድረሳ እሳቸውን በመጽሐፍም ሰምቶ ስለነበር ታሪካቸውን ካነበበው መጽሐፍና ከእሳቸው ተጨባጭ ሲያይ ትክክለኛ መልእክተኛ መሆናቸውን በማረጋገጥ ፈአመነ ቢህ ወሐሱነ እስላሙሁ ይላሉ ዑለማዎች አመነባቸው እስላሙም ያነበረ እንደውም ወካነ راسا في اهل الاسلام በእስላም ውስጥ አሉ አሉ ከሚባሉ ቁንጮ ሰዎች አንዱ ነበር እንደ ቢላል ከሚጠቀሱት ማለት ነው ቀድሞ ስና ከተቀበሉት ማለት ነው ነብዩ አለይሂ ሰላቱ ወሰላም ስለ ሰልማን ምን ያሉት ነገር አለ የምታውቁት ነገር አለ ስለ ሰልማን ምን ብለውታል የሚያሞካሹበት ነገር አለ ሰልማን አረብ አይደለም ከኢራን የመጣኳቸው ነው ነብዩ አለይሂ ሰላቱ ወሰለም ቁራሽይ ናቸው ግን ምን አሉ ሰልማኑ ሰልማኑ ሚና አህለል በይቲ ጀዛኩሙላሁ ኸይራ ማሻአላህ ሰልማን ከኛ ነው ከሰልማንን ፈልጌ ነው አህለል በይት እናንተ የነብዩ ቤተሰቦች ወይ ሰልማን ከኛ ነው በማለት አሞካሹት ዑመር በግዚያቸው ከተሞችን እንዲያስተዳድር ሹመውት ነበረ ይላል እድሜያቸው በጣም ገፍተዋል ከሚባሉ ሰዎች አንዱ በህይወት ቆይተዋል ከሚባሉ ሰልማን ፋርሲ ነው ምን ያህል አመት የቆየ ምን የሚነግረኛለ አራ 350 ማሻአላህ እንዲህ ግምት መሰጠቱም ትልቅ ነገር ነው እኔ እንኳን ግፋቢል መቶ ነበር የምሰጠው ነው በግምት የምሰጠው ማለት ነው ሰልማን ፋሪሲ ሁለት መቶ አምሳ አመት ቆይቷል የሚል ነገር አለ ወቂለ 350 ትክክል ነው ግምቱ ያው ኺላፍ አለበት ራሱ ሰርቶ የሚበላ ሰው ነበረ ካነ ياكل من عمل يده ويتصدق بعطائه በጣም መስጠት ይወድ ነበር ራሱን በራሱ የሚያስተዳድር ጎበዝ ነበረ ሰርቶ ማድረግ ክብር ነው መዲና ላይ ነው የሞተው መቼ ሞተ سنه 50 وقيل 32 ያው ኺላፍ አሁንም እያመጣን ያለው ዙሮ ዙሮ አሃ በዚህ ጊዜ ሞቶ ሀዳ እንዴት እድሜው ረዘመ እንዳትሉኝ ከፊትም እድሜ ስላለው ፊትም የቆየ ነው አላየሃል ሰልማን ነው ሐዲስ የሚያወራው ምን አሉ ምን አለ ያው ነብያችን አለይሂ ሰላቱ ወሰለም አስተምሮት የሚነግረን قال لقد نهانا رسول الله صلى الله عليه وسلم ان نستقبلته بغائط او بول ነብዩ አለይሂ ሰላቱ ወሰለም በእርግጠኝነት ከልክለውናል አለ ነብዩ ራሱ በቂ ነበረ ግን ለቀድ ብሎ ነው የተናገረው ላሚቱ ራሷ ቀድ የሚለው ሁለተኛ ነሃና የሚለው ራሱ የቻለ ቃል ነው ሶስቱን አንድ የመጠቀም በጣም ነገሩ ማጠናከር ነው የሚናገረው ነገር እውነተኛ ለመሆኑ ማያጠራጥር ለመሆኑ ለመግለጽ ነው لقد نهانا رسول الله ان نستقبل القبلة ቂብላን ከመቅጣጨት ከልክለውናል በምን ቢጋኢትን በሰገራም ሆነ አው በውልን በሽንት ምሳት ሆነ ሽንት ስንጠቀምም ሰገራ ስንጠቀምም ይሄ ነው አንዱ ትርጉም ሌላው በፊትም በኋላም ማቅጣጨት የለብንም ወደ እንትናን ቂብላውን ማለት ነው አው አንስተንጀ ቢል የሚን በቀኝ እጃችን ማሰናጀትንም ከልክለውናል አው አንስተንጀ ወይም ማሰናጀት ይለዋል እዚህ ጋር ያው ማበስ ወይም ደግሞ ሶፍት ነገር ድንጋይ ጋር መጠቀም ማለት ነው ቢአቀለ ቁጥሩ ያነሰ ሊሆን ከልክለዋል ሚን ثلاثه احجار ከሶስት ድንጋይ የተፈለገው ሶስት ጊዜ ከማበስ በታች አይሆንም እንጂ ሶስት ካልተቻ ካላጸዳው አምስት አምስት ካላጸዳው ሰባት እያለ ይቀጥላል ውትር መሆኑን ይመርጣሉ አላ አይሐል ከሶስት በታች ግን መሆን የለበት ነው አንዴ ሁለት ብቻ አይታበስም ያንዱ ዋናውን ቢያነሳው ሁለተኛው ደግሞ የተወሰነ ቢያቀለው ሶስተኛው ሙሉ በሙሉ ያጠፋዋል ለማለት ነው አው አንስተንጂ ወይም ከማሰናጀ ከልክለዋል ቢረጂን አው عظምን ረጂዕ ማለት የተፈለገው ያህያ ፋንድያ ነው ረጂዕ ማለት ኩስ ማለት ሲሆን ግን ያህዮች የተፈለገው ዝቦታ ላይ አው عظምን ወይም ማጥንት ማለት ነው ምክንያቱም ተገልጿ በሌላ ሐዲስ እዚህ ባይገልጸውም ሌላ ቦታ ላይ የተከለከለበት ምክንያት የአህያ ፋንዲያ ነጃሳ ቆሻሻ ስለሆነ ነው ያጥንቱ ጉዳይ ብዙ ምክንያት ተጠቅሷል አንደኛ ለጅኖች ቢስሚላህ ተብሎ የተወረወረ አጥንት ቀለባቸው ነው ይላል ስጋ ያወጣላቸዋል ስጋው ቀለባቸው አጥንቱ እንስሳዎቻቸው ቀለብ ነው የሚልም አለ ወይም ደግሞ አጥንት የተከለከለ ለስላሳ ነው ቆሻሻን አያነሳም ሶስተኛ አጥንት ብዙን ጊዜ ስለት ይኖረውና ይቆርጣል ሰውነቱን ይጎዳል እንጂ አይጠቅምም ከሚል አንጻርም ነው ተብሏል ሁሉም ምክንያቶች ሊሆኑ ይችላሉ ረጅዕ ማለት ራዋን በፈታ ነው የምናነባት ጅሟን በከስራ ረጅዕ ያለቻት ረውሱ ዚል ሐፊር ነው አህያ መሰል የአህያ ሰኮና ታቀላችሁ አይደል የአህያ ሰኮና ለየት ያለው ከሌላው የሱ መሰል ሰኮና ያላቸው ሰኮና ወይም ሸዋና ይልታል አንድ ቦታ طيب አዙም የሚለው አዙም አጥንት ማለት ሲሆን ዒዟም ለብዙ አው አዕዙም ይባል አዕዙም ከተባለም ለብዙ አጥንት ነው ዙሮ ዙሮ ስጋው የሚቀመጥበት የሚያርፍበት አካል አዙም ይባላል አጥንት ማለት ነው አዙም ጠንካራ ሰውነት ነው እንደምታው ከብረት ጋር የሚወዳደር ነው አንዳንድ ጊዜ ሊያጥፉት የማይቻል ሲሆን አዙም ይባላል ነው ስጋ ከሆነ ታጠፋል አላየሃል ከዚህ ሐዲስ የምንወስደው ሐዲሱ ሙስሊም ነው ሶሂህ ነው ቂብላን መቅጣጨት በሰገራም ሰዓት ሆነ በሽንት ጊዜ አይቻልም ክልክል ነው ለምን لانها قبلة አሶላህ የሶላት አቅጣጫችን ስለሆነች እንዲሁም የሌሎች የዒባዳ አቅጣጫም ናት ስናርድም ወደ ቂብላ ዙሮ ነው የምናርደው ስለዚህ ካሉት አቅጣጫዎች ሁሉ የቂብላ አቅጣጫ ሸረፍ ልቅና ያለው ነው አሁን ይሄ ሐዲስ የሚያሳየው ሜዳ ላይም ስንጠቀም ሆነ ሽንት ቤት ውስጥ ገብተን ስንጠቀም ቢሆን አይቻልም ማለት ነው የሚያሳየው ወደፊት ግን ሐማም ውስጥ ሽንት ቤት ውስጥ የተሰራ ቤት ግንባታ ተገነባ ቤት ውስጥ ከሆነ እንደሚቻል የሚያመለክት ሐዲስ ይመጣል እናየዋለን ሌላው ከዚህ ጨመር የሚያደርግ ሐዲስ አለ ምን ይላል اذا اتيتم الغائط ወደ ሰገራ ቤት ስትመጡ فلا تستقبلوا القبلة ቂብላ እንዲያትቅጣጩ ቢጋይድን በሰገራ ወላ ቦልን በሽንት ሰዓትም ስትሸኑ ማለት ነው ወላ تستدبروها ይላል ቂብላዋን ወደ ኋላ ምን እንዳታረጓት ሽንት ቤቱ ፊታችሁ ወደ ቂብላ እንዳይሆን ከኋላ መቀመጫችሁም ወደ ቂብላ እንዳይሆን ሀዳ እናድርግ ቂብላም በኋላ በፊትም ከተከለከል ሸርቁ አው ገርቡ ሚል ሐዲስ አለ ትንሽ ወደ ምስራቅ ወይም ወደ ምዕራብ ዘወር በሉ ያም ደግሞ ሸርቁ ቂብላቸው ላልሆኑ غርቡ ቂብላቸው ላልሆኑ ሰዎች ማለት ነው የመካ ጉዳይ የካባ ጉዳይ በጣም ልቅና ክብር ያለው ቦታ ነው በማንኛውም ቦታ አንድ ሰው ወንጀል በማሰቡ ወንጀል ይጻፍበታል በማሰቡ ብቻ አይጻፍበትም ነገር ግን መካ ላይ መጥፎ ስራ ለመስራት ያሰበ ሰው ባይሰራም ይጻፍበታል ሱብሃንአላህ ካለው የቦታ ልቅና አላህ የካዕባን ጉዳይ የሐረምን ጉዳይ ሲገልጸው በቀላሉ አይደለም ومن يريد فيه الحاد بظلم نذقه من عذاب ليم የሚለው አላህ ግፍ ነገር አለው ብሎ ወንጀል ነገር ሰራለው ብሎ መካ ላይ ያሰበ ሰው አንገብጋቢና አሳማሚ የሆነ ቅጣት ነው የምንቀጣው ይላል አላህ ያሰበ ነው ያለው የሰራ አይደለም ወመን ያመል አይደለም ወመን ይሪድ ነው በዚህ ተቃራኒ ደግሞ ወመን يعظم حرمات الله ይሄ መካ ክብር ያለው ነው ብሎ የኢስላም መገለጫ የሆኑ ነገሮችን ክብር የሰጠ ሰው فهو خير له عند ربه ነው አላህ ዘንድ ለሱ የተሻለው ነው መካ ማለት አላህ Subhanahu Wa Ta'ala ለሱ ታዛዥነትን በማሳየት የተቀደሰች ያደረጋት ቦታ ነች እንደ ሐጅ እንደ ዑምራ እንደ ጧፍ እንደ ሶላት የመሳሰሉ ወደ አላህ የሚያቀርቡ ነገሮች የሚከናወንበት ቦታ ከመሆኑ አንፃር ትልቅ ክብር ሰጥቶታል ان اول بيت وضع للناس للذي ببكه مباركا وهدى للعالمين መካ እንደሚባል ሁሉ በካ የሚባል ትባላለች በባ በካ መካ እና አወለ ቤት ወዲያ الناس ለሰዎች የመጀመሪያ አላህን ሊያመልኩበት የተቀመጠ ቦታ የተሰራ ቦታ ቢኖር ያ መካ በካ የምትባለው ሀገር ላይ የሚገኘው የተቀደሰው ካባ ነው የተባረከ ሲሆን ለዓለማትም አቅጣጫ ሰጭታ ሲሆን ወይም ቀናው መስጨባይ ሲሆን ማለት ነው ሌላው እንግዲህ ያአላህን ነባሩን ቤት ማክበርና ማላቅ የሚለው እዛ ዙሪያ ያሉ ነገሮች ሁሉ ያካትታል መቃሙ ኢብራሂም ዘምዘም ማው ዘምዘም ሶፋ መርዋ እንደገና ሰዒ የምናረግበት ቦታ አረፋ የምንወጣበት ሙዝደሊፋው ሚናው ጠጠር መውረራ ጀመራት فكلها من شعائر الله እነዚህ ሁሉ من شعائر الله ከሚለው ይካተታሉ ግን የሐረም ክልል ሲባል አረፋን አያካትትም አረፋን አያካትትም ከዚህ ነገር ግን ወመን يعظم شعائر الله የሚለው እንደ حرمات الله የሚለው ይሄ ያካትተዋል ነው የሚለው እሺ ቀጥሎ ሌላው ከሶስት ባነሰ ድንጋይ መጠቀም እስቲንጃ ወይም እስቲጅማር አይቻልም ይላል እስቲንጃ የምንለው በውሃ ሲሆን ነው استجمار የምንለው ደግሞ በሶፍት በዲግ በመሳሰለ ነገር ሲሆን ነው እዚህ ጋር ድንጋይ መባሉ ሶፍት ከሆነ አንድ ይቻላል ሁለት ይቻላል እንዳንል ዋናው ለቡ አብዛኙ ከማየት አንፃር ሰው አብዛኙ የኢትዮጵያ ህዝብ አብዛኙ ነጋዴ ነው ገበሬ ነው 80 በመቶ ገበሬ ነው ገበሬ ደግሞ ሶፍት ይጠቀማል የለም ድንጋይ ነው ስለዚህ ያን ከማየት አንፃር ነው ለኢትዮጵያ ብቻ ለምነግራችሁ ለእናንተ እንዲገባ ብዬ ነው በዓለምም ብንወስደው ያው ነው ስለዚህ ድንጋይ መባሉ አብዛኙን ከማየት አንፃር እንጂ ሌሎች ነገሮች ቢሆኑ ማበሻ ነገሮች ሶስት መሆን አለበት ከዛ በላይ ነው የሚለን የተፈለገው ማጽዳት ነው ዝሮ ዝሮ ድንጋይ ከሚያጽዳው አንዱ ከመሆኑ አንፃር ነው ያነሳው እንጨትም ሊሆን ይችላል ቅዳጅ ልብስ ሊሆን ይችላል ሶፍት ወረቀት ነገር ሊሆን ይችላል የሚያጸዳ ደግሞ ሙነሽፍ ነገር ሊኖር ይችላል የተለያዩ ነገሮች ይኖራሉ አላየሃል ተጥሂር ንጽህና ሰጪ የሆኑ ነገሮች ነው የተፈለገው ነው ليس المراد بالاحجار عددها وانما المراد بذلك المساحات በነገራችን ከሶስት ድንጋይ እንዲያንሳለን አንዳንድ ድንጋይ ልናብስበስና ነሳው ሁለት የሶስት የመጠቀም እንችለው ድንጋይ አለ አይደል አንዱ ድንጋይ ሁለቴ የምናብስበት አለ ስለዚህ ማበሱ ነው የተፈለገው እንጂ ቁጥር የተፈለገው እዚህ ማበሱ ነው አንዱን ሶፍት አጥፈን አለ ለምሳሌ ደሞ ጥፋ አድርገን ደግሞ ካበስንበት እንደ ሁለት ይወሰዳል ማለት ነው ድንጋዩን በሁለት ረድፍ ከተጠቀም እንደ ሁለት ይወሰዳል ማለት ነው እንደ አንዱ ድንጋይ ያው የሚታበሰው ቦታው ላይ ያለው ነገር እስከሚጠፋ ድረስ ነው ነው የሚቀጥለው ሐዲስ ለከዝ አለ ተመሳሳይ ሐዲስ ነው ቀጥሉ ولسبعة من حديث أبي أيوب لا تستقبلوا القبلة بغائط أو بول ولا تستدبروها ولكن شرقوا أو غربوا طيب እህታችን የቀራቸውና እኔ የምቀራው ትንሽ ይለያል ግን ሐሳቡ አንድ ነው ሁሉም ዞሮ ዞሮ ወሊሰባቲ ሰባቱም የሐዲስ ባለሙያዎች እንደዘገቡት ኩቱበ ሲታና ኢማሙ አህመድን ጨምሮ ሰባት ማለት ነው ከማን የዘገቡት አን አቢ አዩብ አልአንሳሪ አቡ አዩብ አልአንሳሪ ከሚባለው ሱሐቢ አቡ አዩብ አልአንሳሪ የሚታወቁታለው ታዋቂ ሱሐቢ ነው አቡ አዩብ ለምሳሌ የመዲና ማለት ነው ለየት የሚያደርገው አንድ ታሪክ አለው የሚያስታውስ አቡ አዩብ አልአንሳሪ ነብዩ አለይሂ ሰላቱ ወሰለም መዲና በገቡበት ሰዓት እ መጀመሪያ ያረፉት እሱ ቤት ነው እሱ ቤት ሲያርፉ ያው ፎቅና ምድር ነበርና ሰጣቸው ከታች ሊቀመጡ ሲሉ አንቱ ከታች እኔ ከላይ እንዴት ይሆናል ነገሩ በጭራሽ ብሎ እሳቸው ከላይ እንደሆኑ አደረጋቸው የሚል ነገር ታሪክ አለው ብዙ ነው ሰፊ ነው አላየህ በዛ ለየት ባለ መልኩ ይታወቃል አዋዩ በላንሳሪ ረዲየላሁ ዐንሁ ምን አለ فلا تستقبلوا القبلة ቂብላን አትቅጣጩ ولا تستربروها በጀርባችሁም አታድርጓት መቸ ቢጋይትን ወላ ቦሊን ሰገራ ተጠቀሙ ሽንትም ስትጠቀሙ ማለት ነው ወላ ተስተድብሩ የሚለው መሃል ቀድሞ የመጣው ኔጋ ቢጋይትን ዘግይቶ የመጣው ስለታችን የቀራቸው ግን ፈራቱ ቂብለተ ቢጋይት ወላ ቦሊን ብላ ወላ ተስተድብሩሃ ነው ሐሳብ ነው የጽሁፍ ልዩነት ነው ወላኪን ሸርቁ አው ገርቡ ቂብላ እንዳይሆንባችሁ ወደ ምስራቅ ወይም ወደ ምዕራብ ተጠቀሙ አሉ ጥያቄ ያለኝ መዲና ያሉ ሰዎች ወደ መካ ሲሰግዱ መካ በየትኛው አቅጣጫ ነው የሚገኘው በሰሜን በደቡብ በምስራቅ ወይስ በምዕራብ ሁሉም ለማለት ነው ምንድነው የመዲና ሰዎች ቂብላን የሚያገኙት በየትኛው አቅጣጫ ነው በሁሉም አይደለም ቂብላ ቂብላ የሚሆነው በስተየት ነው አሁን ኢትዮጵያ ሆነን ቂብላ ወዴት ነው የሚሆነው ሰሜን ነው አይደል አዎ ኢትዮጵያ ላይ ሰሜን ነው የምናገኘው ቂብላ የመዲና ሰዎችስ በስተደቡብ በስተሰሜን በስተምዕራብ በየት ነው የሚያገኙት ሪያድ ላይ ሆነን ምዕራብ ነው የሚሆነው ቂብላ አሁን እዚህ ጋር شرقوا أو غربوا ነው በደንብ አውት شرقوا የሚለው ትዕዛዝ የተሰጠው غربوا የሚለው ትዕዛዝ የተሰጠው ነው أهل المدينة የመዲና ሰዎች ወደ ምስራቅ ከዞሩ ቂብላን አያገኙትም ማለት ነው ወደ ምዕራብ ከዞሩ ቂብላን አይቅጣጩም በፊታቸው በኋላቸው አይሆንም ማለት ነው ስለዚህ ምንድነው የሚጠቀሙት ማለት እነሱ ቂብላ ለነሱ ደቡብ ነው ደቡብ ለመዲና ሰዎች ቂብላው ደቡብ ነው የኢትዮጵያ ተቀራሪ ነው ኢትዮጵያውያን ሰሜን ሲጠቀሙ መዲናዎች ደግሞ ደቡብ ነው ቂብላ የሚያገኙት ስለዚህ ሸርቁ አው ለኢትዮጵያውያን ይገጥማል ለመዲና ሰዎች ይገጥማል ማለት ነው ሰሜንና ምዕራብ ላይ ቂብላ ለሆነባቸው ሰዎች ሰሜን ሸርቅና ገርብ ይመቻል ነገር ግን ለሪያድ ሰዎች አሁን ብንወስደው ይሄን ሐዲስ የሪያድ ሰዎች ሸርቁ ብንላቸው ወደ ምስራቅ ከዞሩ በስከዋላቸው ምን ሊሆን ነው ቂብላው ሊሆን ነው ወደ ምዕራብ ከዞሩ ፊት ለፊታቸው ቂብላ ሊሆን ነው ማለት ነው ስለዚህ ሸርቁ አው ገርቡ የሚለው ለደቡቦችና ለሰሜኖች ነው ማለት ነው ለሸርቅና ለምዕራቡ አይወክልም ነው የምንለው ያው መዲና ለሰው የተናገሩት አይከብድም ይሄ ላ ተስተቅቢሉ አትቅጣጩ ማለት ነው ሸርቁ አው ገርቡ ማለት من التشريق او التغريب አይ اجعلوا وجوهكم ፊታችሁን ወደ ቂበለ መሽሪቅ ወደ ምስራቅ ወይም ወደ ምዕራብ አድርጉት መቼ ሽንት ቤት ስትጠቀሙ ይሄ ንግግር ለማን ነው ለመዲና ሰዎችና እንደ መዲና ሆኖ ቂብላቸው ለሚገኙ ሰዎች ነው እንጂ ሌሎችን አያካትትም ነው እዚህ ጋር የሚከብድ ነገር ያለ አይመስለኝም ጨርሱትና ኺላፉን እናንሳዋለን ቀጥሉ السلام عليكم ورحمة الله وبركاته أستاذنا وعليكم السلام ورحمة الله وعن عائشة رضي الله تعالى عنها إن النبي صلى الله عليه وسلم قال من أتي الغائط فليستتر رواه أبو داود طيب وعن عائشة رضي الله عنها أنها قالت عائشة على شبال بيتها ان النبي صلى الله عليه وسلم يا الله መልእክተኛ ቃለ ብለዋል አለች ያው አለ ነው ትክክለኛ አረበኛው ግን ያው አሉ ነው ምን ለክብር ነው من اتى الغائط من اتى ነው የምትያል ኢንሻአላህ አቴ እንደተው من اتى الغائط ሽንት ቤት ጋር የመጣ ሰው ማለት ያው የሄደም በየው የመጣም በየው ወደ ሽንት ቤት የገባ ሰው ማለት ነው ማለት ሰገራ ላይ ያለ ሰው فليستتر ይሸፈን አለ ይሰተር አለ መሸፈስ ንቃብ እንዳይመስላቸው ጠቅላላ ሰውነቱ من اتى الغائط من اراد እንደማለት ነው ኢቲያን الغائط ወደ ሰገራ መውጣት የፈለገ ሰው ከመጀመሩና ከመውጣቱ በፊት فليستتر ይጋረድ ይሸፈን ከለላ ነገር ይጠቀም ማለት ነው ከሰዎች እይታ የሚከለክልለት መኪና ሊያቆም ይችላል ግመል አሰኝተው የሚጠቀሙ ሰዎች ነበሩ በጊዜው የነበሩ የትራንስፖርት መገጋነስ ናቸው ልብስ መጋረድ ይችላል ጫካ ውስጥ መግባት ይቻላል ወይ እንዲያሆኑ ግድግዳ ያለበት ሐማም ውስጥ መግባት ይቻላል ቅርብም ቢሆን የሚጋርድ ነገር ካለ ችግር የለም طيب فليستتر رواه ابو داود ابو داود ዘግቦታል ሐዲሱ ሐሰን ነው ብለውታል اسناده حسن عن ابي هريره ከአቡ ሁረይራ የተዘገበው ሐሰን ነው ከአይሻ የሚለው ስህተት ነው ይላል ኢብኑ ሐጀር ተሳሳተ ነው ወይስ ማን የኛ ኪታባን አይሸተን መትኑ ሸርሁ እያለኝ ያለው ግን ከአቡ ሁረይራ ከሆነ ሐዲሱ ትክክል ነው አና አይሸተ የሚለው ግን ተሳስቷል እያለን ነው هذا الحديث في السنن نسبه الى ابي هريره وكذلك في التلخيص ايوه ራሱ ابن حجر ማለት ነው ሱናኖች ላይ ወደ አቡ ሁረይራ ተሰብስቦ ይገኛል እንደዚሁም ተልኺስ የሚለው የኢብኑ ሐጀር ኪታብ ነው ወደ አቡ ሁረይራ አስጠግቶታል ይላል አላየሃል ወህም አለበት ስተት አለበት በወዲ አይሻ ማስጠጋቱ እያለ ነው ያማለህም ማለ ሐዲሱ መልእክቱ ትክክል ነው ወደ ሽንት ቤት መጠቀም የፈለገ ሰው ከሰዎች ይራቅ የሚለው እሳቸው ሽንት ቤት ሲጠቀሙ በጣም ርቀው ከሰው እይታ ይሰተሩ እንደነበረ የሚያሳይ ነው ማን አታ የመጣ ሰው ወይም ወደ ሽንት ቤት መጠቀምን ያሰበ ሰው ከሰዎች እይታ ይሰተር ሰተር ይበል ወይም ሸፈን ይበል ማለት ነው እስቲታሩ ሐረቀ ضيل حاجه ለሰገራ ቢሆን ለሽንት ለውሃ ሽንት ቢሆን ነው ይላል አካሉ ከርቀት መታየቱ ማፊ ሙሽኪላ አውረቱ መታየት ግን የለበትም እሺ اما ستر بقيه الجسم اثناء قضاء الحاجه عن انظار الناس فانه من الاداب الكريمه ሌላውን ሰውነቱ መሸፈኑም እንደዚሁ ከሚመሰገን ጥሩ ስነ ምግባር ነው የትልቆች ባህሪ ነው ፊት ለፊት መጠቀም ብልቱን ባያውበት እንኳን ነው የሚለው فقد كان النبي صلى الله عليه وسلم يبتعد عن الناس مغيرة ያሳለፍነው ሐዲስ አለ ነው ይመስኛል ሙገራ ሙሾባ ገቡ ሐዲስ ከሰዎች እይታ ይርቃሉ የሚለው ማለት ነው እዚህ ጋር እንደ ሰዎች አጂብ የሆነ ነገር ያመጣሉ ሰው ከሰው ሽንት ቤት ሲጠቀም የማይሰተር ከሆነ ከድመት አልተሻለም ድመት ትበልጠዋለች ይላሉ ድመት ብዙን ጊዜ ሰገራዋን ትደብቃለች አንዳንድ ሰዎች ግን በይፋ ዝም ብለው መንገድ ላይ እንኳን የሚጠቀሙ ሰዎች ያጋጥማቸዋል ለሰው የማይጨነቁ ባለፈው መረገሚያን ቦታ ራቁ ያለን ሀዲስ ነበር ስለዚህ ድመት ደብቃ በምትሄድበት እነዚህ ሰዎች አይባቸውን ለመሰተር የማይሞክሩ አእምሮ የጎደላቸው ናቸው ነው አይደለም ያን የሚወጣውን ነገር አይደለም አካላቸውን በዛ ሰዓት መታየት የለባቸውም ይሄ ትልቅ ክብር ነው በተለይ በተለይ ደግሞ ሀፍር ተገላቸው መታየት የለበትም ነው እዚህ ጋር ያለፈው ነው መሰል መራም አንድ የምፈልገው ሐዲስ ነበረ እ አብዱላህ ኢብኑ ዑመር የዘገበው ሐዲስ አለ ሄድ ከመጣ መጣ ነብዩና አለይ አዘላል እህቴ ቤት ሄጄ ይላል ላይ ጣራ ላይ ወጣሁኝ ይላል ሐፍሷ እህቱ ነች የነብዩ አለይሂ ሰላም ባለቤት እና እዛ እንደወጣው እንደወጣሁ ድንገት ለሆነ ጉዳይ ላይ ሱጡህ ላይ እንደወጣሁኝ ይላል ነብዩ አለይሂ ሰላቱ ወሰላም ከላይ ጣራ የሌለው ሽንት ቤት የድሮ ሽንት ቤቶች እንደዛ ነበሩ ውሃ ማያስቸግር ዝናብ ስለማያስቸግራቸው ከላይ ባዶ ሆኖ ዙሪያውን አጥር ያለው እዛ ውስጥ ገብተው ሲጠቀሙ ድንገት አየኋቸው ነብዩ አለይሂ ሰላቱ ወሰለም እና እዛ ላይ ሳያቸው አጠቃቀማቸው አቅጣጫቸው ከርቀት ነው ያያቸው ቁጭ ብለው ማለት ነው አካላቸው ነው ያያቸው እንጂ ብልት እንዳይመስላችሁ ሳያቸው ካነ ሙስተቅቢለ ሻሚ ወደ ሻም ዙረው ነበረ ፊታቸውን አለ መዲና ላይ ወደ ሻም ሲዞር ቂብላ ወደ የተም የሚሆነው ወደ ሻም ከዞሩ መካ በኋላቸው ነው የሚሆነው ስለዚህ ምን ዑለማዎች ቀድም ያልኳችሁ ሐዲስ ሜዳ ላይ ተጠቀመ ሰውየው በቤት ውስጥም ተጠቀመ ወደ ቂብላ መዞርም ሆነ ወደ ኋላው ማድረግ አይፈቀድም ብለው የተረጎሙ ሰዎች አሉ አው ሐዲሱ የሚያሳየው ያንን ነው እ ይኸው አብዱላህ ኢብኑ ዑመር ነብዩ አለይሂ ሰላም ወደ ሻም ዙሮ ቂብላ ወደ ኋላቸው አድርገው አየኋቸው እያለ አይደለ ቢባል ይሄ ቀውላ ፊዕላቸው ነው ተግባራቸው ነው አስተምሮታቸው ግን ይሄን ነገር መጠቀም እንደሌለብን ነው ስለዚህ ቤት ውስጥም ሆነ ከዛ ውጪም ይሁን ሜዳ ላይ በፊትም በኋላ ማድረግ የለብንም ብለው በዚህ ሄዱ ዑለማዎች አሉ ሌሎች ደግሞ ጀም እናረጋዋለን ሐዲስን አሉ ይስማማል ቂብላት በስተፊትም ወይ በስተኋላም እንዳታረጉ ማለት ሜዳ ላይ ከሆናችሁ ማለት ነው እቤት ውስጥ ከሆነ እንዲያሆኑ ሐማም ሽንት ቤት የተሰራ ከሆነስ ወደ ፈለጋችሁት መዞር ትችላላችሁ ማለትም ያሳየ ማለታቸው ነው በተግባራቸው የሚያሳየው እሱን ነው ብለው አስማው የሞከሩ ሀጅም አሉ ለማንኛውም ሽንት ቤቶች ሲሰሩ ቂብላን ለቀቅ ያደርጉ መሆን አለባቸው በስከፊትም በስከኋላም ሳያደርጉ ትንሽ ሸንደል ዘወር ያለ መሆን አለበት ይላሉ ዑለማዎች ቀጥሉ Thank وعنها رضي الله عنها أن النبي صلى الله عليه وسلم كان إذا خرج من غائط قال غفرانك أخرجه الخمسة وصحه أبو, خ... أبو حاتم والحاكم طيب عائشة ናቸው የዘገቡት ነብዩ አለይሂ ሰላቱ ወሰለም ነበሩ ካነ ነበሩ اذا خرج من الغائط ሽንት ቤት ተጠቅሞ ጨርሰው ሲወጡ እንደወጡ ከሽንት ቤቱ ቃለ ብለዋል ወይም ይሉ ነበር ምን غفرانك አጥልቡ غفرانك ምህረትህን እፈልጋለሁኝ ማለት ነው غفران ስሮ ቃል ነው መስደር ይሉታል ከሹክራን غفر ማለት ሰትር ማለት ነው اللهم اغفر ማለት ሰትረው ሸፍነው ማለት ነበር ያው ሲምረው ሸፍነው ማለት ነውና غفرانك ምህረትህን አሉ ይሄ ጥሩራ ጦርነት ላይ የሚ ራስ ላይ የሚጠለቅ አለ አይደል ይሄ ሞተር ሳይክል ሰዎች የሚለብሱትን የመስሉ ጥሩራ ነገር ሚግፈር ሚግፈር ለምን ራስን ሸፍኖ ከወር ስለሚከላከል ሚግፈር አሉት ከዙ የተወሰደ ነው ይላል ሌሎችም ቢሆን ያው ጦርነት ላይ መከላከያ ብሎ የሚጠቀሙት ነገር ሚግፈር ሊባል ይችላል አልገፉር የሚለው የአላህ Subhanahu Ta'ala ስያሜም بمعنى አሳትር አሳትር ለማለት ነው ሸፋኝ ማለት ነው غفرانك ማለት بمعنى اسالو غفرانك ማለት ነው اسالوك غفرانك ምህረትህን ከወንጀል መሸፈንህን ከጅልሃለው ጠይቀሃለሁ ማለት ነው ያው ሰዎች ስንባል ወንጀሎችን እንሰራለን በእነዚያ ወንጀሎች አላህ እንዳይቀጣን ሸፈና ጎን ያሳልፈን መለመን ማለት ነው ዱንያ ላይ በሙስና አንዳንድ ወንጀሎች ይሸፈኑ የለ ሙስናው ይሸፍናቸዋል ማለት ነው ወንጀል ተሰርቶ እንዳልተሰራ ይደረጋል ማለት ነው አሁንም የአላህ Subhanahu Wa Ta'ala ምህረት የሳነውን ወንጀል ሸፍኖ እንዲያሳልፈን እንፈልጋለን ይሄን መለመን ይቻላል ከአላህ ከባለቤቱ ማለት ነው በመንግስት ላይ ዱዓ ማድረግ ይቻላል የሰራሁትን ነገር እንዲያቅ ቢብለ ዱዓ ብናይ ችግር የለውም ሙስና መክፈል ግን ክልክል ነው ለሌላ አካል ሰተህ ከዛ ግን ለመዳን ማለት ነው አላየሃል ይሄ ዱዓ ረዋውል 55 የዘገቡት ነው አቡ ሐቲም እና ሐኪም ሷሂህ ብለው ያስቀመጥነው ሐዲሱ ሷሂህ ነው ከሽንት ቤት ስንወጣ ጉፍራነከ ነው የሚባል በቃ ይሄ ብቻ ነው የጸደቀው ሌላ ነገር የለም ስንገባ ምንድነው የምንለው اللهم اني اعوذ بك من الخبث والخبائث ወይ من الخبث والخبائث ባለፈ አሳለፍ ነው ማለት ነው ስንወጣ ደግሞ ጉፍራነከ ይሄን ወንዶችም ሴቶችም ሐፍዙ ቀላል ነው በጣም ይሄን ይጠቀሙ ነበር ብላለች መጠቀም አለብን ነው ሰዓታችን ያለቀ ይመስለኛል እንደውም በጣም ሄደናል አላህ ይቀበለን ጥያቄ ካለ ብቻ ልቀበላችሁ